الله ورحمة الله وبركاته حياكم الله بارك فيكم الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع أثره إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الكرام تدرس اليوم من كتاب بلوغ المرام من أدلة الكام رقم الحديث 274 ዛሬ ኢንሻአላህ ተዓላ ከብሉግ المرام 274ኛው ሐዲስ ላይ እንነሳለን اقرا المثنى فليتفضل مشكورا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله رب العالمين والصلاة والسلام على نبينا محمد صلى الله عليه وسلم وعن أبي هريرة رضي الله تعالى عنه قال سجدنا مع رسول الله مع رسول الله صلى الله عليه وسلم في إذا السماء انشقت واقرأوا باسم باسم ربك رواه مسلم آه طيب جزاك الله خير ወደ ኋላ አንድ ሐዲስ ልመልሳችሁና ባለፈው መጨረሻ ላይ የቀራ ነው 273 ላይ وعن ثوبان رضي الله عنه عن النبي صلى الله عليه وسلم انه قال لكل سهو سجدتان የሚል ሐዲስ አሻሚ ቃል ስለሆነ በደንብ አብራራ ፈልጌ ነው لكل سهو سجدتان بعدما يسلم الى رواه ابو داود وابن ماجه بسند ضعيف من المسند ابن حجر او ضعيف አድርገውታል ግን አንዳንዶቹ ደግሞ ሐሰን ደረጃ ይደርሳል ያሉ ሰዎችም አሉ እሺ ምን ማለት ነው እንደው ሐሰን ነው ባሉት ትርጉሙን ማብራራ ስላለብኝ ነው ለኩል ሰህዊን ለያንዳንዱ እርሳታ ለረሳው ሁሉ ሰጅደታን ሁለት ሱጁድ ይደረግለታል ሁለት ሱጁድ አለው بعد ما يسلم ካሰላመተ በኋላ ማለት ሶላቱን አሰላምቶ ከጨረሰ በኋላ እንደገና ሁለት ሱጁድ ይወርዳል ነው የሚለን አሁን ይሄ ዛሂር الحديث የሚያሳየው لكل سهو سجدتان የሚለው አንድ ሶላት ላይ ሁለት ነገር ቢረሳሳ የሚል ጥያቄ እህታችን አስተናበር ባለሁ አንድ ሶላት ላይ ሁለት ነገር ቢረሳ ለእያንዳንዱ ሁለት ሱጁድ ይደረጋል ማለት ነው አሁን ይሄ የሚያሳየው ነገር ግን ሐዲሱ ضعيف ነው በአንድ በኩል ምናልባት አንዳንዶቹ ሐሰን ደረጃ ይደርሳል ባሉት እንኳን ብንሄድ ትርጉሙን አንዱ ዋናው ግዜ ሆኖ ትርጉም አልተረጎምኩላችሁ ነው ሁለተኛ ትርጉም ደግሞ ምን ጊዜም ለኩሊ ሰይድን ለኩሊ ሳይሁን ሰይዳን ማለት ለመርሳት ሁሉ መርሳት ለሚባለው ነገር ሁሉ ሁለት ሱጁድ መውረድ ይጠበቃል በማይ ሰልሙ ካሰላመተ በኋላ ማለት ነው ይሄ ነው ጀምሁሩ ዑለማ የሚደግፉት ሰውየው ረሳም ጨመረም ሶላት ውስጥ ጥርጣሬ ማደረበት እንዲሁ ማንኛውም ስተት የሚባል ነገር ከተፈጠረ መጨረሻ ላይ ካሰላመተ በኋላ ሁለት ሱጁድ መውረድ አለበት ማለት ነው ይሄ ትርጉም ወይም ያባባል ጥሩ አባባል ነው ጥሩ ትርጉም ነው ጅምሁሩ ዑለማ የሚሄዱት በዚህ ስለሆነ እንጂ አንድ ሶላት ላይ ሁለት ጊዜ ቢረሳ ለእያንዳንዱ ሁለት ሱጁድ ያድርግ በሚለው ለመተርጎም ጅምሁሩ ዑለማ የሄዱበትን ትርጉም ስለማይዝ አያስኬድም ብለዋል ይሰማል አይደል طيب የዛሬው ትምህርታችን وعن ابي هريره رضي الله تعالى عنه انه قال سجدنا مع رسول الله صلى الله عليه وسلم في اذا السماء انشقت واقرا باسم ربك الذي خلق አቡ ሁረይራ ናቸው ሐዲሱ የሚያወሩት ከነብዩ አለይሂ ሰላቱ ወሰለም ጋር ሱጁድ ወርደናል ሱጁድ አድርገናል اذا السماء انشقت የሚለውን ሱራና اقرا باسم ربك الذي خلق የሚለውን ሱራ ከቀራን በኋላ ካጫጭሮቹ ስራዎች ውስጥ اقرانا اذا السماء انشقت ቀርተን ሱጁድ ወርደና ከነብያችን ጋር ያልኑ አቡ ሁረይራ ስለዚህ ባባችን ባቡ ሱጁድ ሰህዊና ወሱጁድ ትላዋ ነበር ይሄ ስለ ሰጅደት ተላዋ ቁርአን ቀርቶ ሱጁድ የሚወረድባቸው ሱራዎች አሉ እንግዲህ አንዳንዶቹ አራት ናቸው ይላሉ አንዳንዶቹ 11 ናቸው ይላሉ አንዳንዶቹ 15 ናቸው ይላሉ ያው متفق عليه ሁሉም የሚስማሙባቸው 10 ናቸው ሌሎች ላይ خلاف አለባቸው ማለት ነው በጥቅሉ ቁርአን ቀርቶ ሱጁድ መውረድ ኢጅማዕ ነው በኢጅማዕ የጸደቀ ነው ይላሉ ኢማሙ ነወዊ ለአላህ ክብርና ልቅና ሲባል እሱ ፊት ላይ መተናነስና ስጁድ መውረድ ተፈላጊ ተወዳጅ ነው የሱን ቁርአን ቀርቶ የሱን ቃል አንብቦ ስጁድ መውረዱ ኢባዳ ነው ወደ አላህ የሚቃረቡበት ነው ብለዋል ጅምሁሩ ዑለማ ቁርአን ቀርቶ ስጁድ የሚያሰሩ ምዕራፎች ላይ ወይ አንቀጾች ላይ ስጁድ ማድረግ ሱና ነው ይላሉ ኢማሙ አቡ ሐኒፋ ዋጅብ ነው ይላሉ በሐነፊያዎች ዋጅብ ማለት ከፈርድም ዝቅ ያለ ነው ማሰበተ ቢደሊልን ظني ነው የሚሉት ፈርድ ማለት ደግሞ ቁርጥ ባለና ከቁርአን ከሐዲስ በሆነ ማስረጃ የጸደቀ ሲሆን ነው ቢታቢ ማሰበተ ቢደሊልን ቀጥዕይን ይሉታል ማያወላውል ቁርጠኛ በሆነ ማስረጃ የጸደቀውን ፈርድ ይሉታል በሐዲስ በምን የጸደቀውን ደግሞ ዋጅብ ይሉታል ከዛ በታች ደግሞ ሱና የሚሉት ነገር አላቸው ሐነፊያው መዝሐብ ላይ ማለት ነው እና እሳቸው አሁን ዋጅብ ነው ይላሉ ቁርአን ቀርቶ ሱጁድ መውረድ ዋጅብ ነው ይላሉ አቡ ሐኒፋ ማስረጃቸው فما لهم لا يؤمنون واذا قرئ عليهم القران لا يسجدون የሚለውን የቁርአን ጥቅስ ይጠቅሳሉ እንደገና ፈስዱ የሚለውንም ያመጡና ዋጅብነትን ያመለክታል ይሄ ቁርአን ሆይ ይወቀስ ነው فما لهم لا يؤمنون ለምንድን ነው የማያምኑት ወይዳ ቁሪ عليهم القران لا يسجدون ቁርአን በእነሱ ሲነበብባቸው ስጁድ የማይወርዱት ለምንድን ነው ይውረዱ እንጂ ማለት ነው አሉ ይሄ የወቀሰ ስለሆነ ላለመወቀስ መውረድ ያለብን አሉ ፈስጁዱ የሚለው ደግሞ አምር ነው ትዕዛዝ ነው ስለዚህ ዋጅብ ነው ይላሉ ابن القيم رحمه الله سجدات القرآن إخبار من الله تعالى عن سجود مخلوقاته فسن للتالي والمستمعين يالو ቁርአን ቀርቶ ሱጁድ መውረድ ከአላህ የሆነ ዜና ነው ለምን ፍጥረታቶቹ ሱጁድ ለመውረዳቸው የሚሰጥ መግለጫ ነው አሉ ስለዚህ ለሚቀራ ሰው የአላህን ቃል ለሚያነብ ሁሉ ሱጁድ መውረድ ሱና ሆነ ላዳማጩም እንደዚሁ በማዳመጡ ስጁድ እንዲወርድ ተደረገ ይላሉ ሱጁድ ቲላዋ ቁርአን ቀርቶ ሱጁድ መውረድ ለሚቀራው ብቻ ሳይሆን ለአዳማጩም ነው ይላሉ ለአዳማጩም ነው ባይሆን አዳማጩ ስጁድ መውረድ የሚኖርበት የቀራው ሰውዬ ስጁድ ሲወርድ ነው ወደፊት ምናልባት ሐዲስ ሊመጣ ይችላል የሆነ ሰው የቁርአን ቀራና ሱጁድ ወረደ ነብያችን ሱጁድ ወረዱ ይላል አንዱ ደግሞ ቁርአን ቀራና ሱጁድ ሳይወርድ ቀረ እሳቸውም ሳይወርዱ ቀሩ እከሌ ሲቀራ ወረድኩ እኔ ስቀራ ግን አልወረድኩም ሳንደት ነው ብሎ ወቀሳቸው ይላል አንተ ኢማሙና አንተ ሱጁድ ካደረክ እኛም ሱጁድ እናደርጋለን አንተ ያላደረከው እኛ እንዴት እናደርጋለን አሉት ይላል የቀራው ሰው የሱጁድ ካልወረደ አዳማጩም መውረድ አይጠበቅበትም ማለት ነው እዚህ ጋር ለማስተዋወስ ያከል ሼክ ሙሰይሚን ረሂመሁላህ በካሴትና በቴሌቪዥን እያዳመጥን ሱጁድ የሚወረድባቸውን ቁርአኖች ሲያነብብን ሰማ ሱጁድ መውረድ ያለብን ወይ ሲሉት ሲሏቸው ያው ቴብማከው ቴሌቪዥን ከወረደ ውረድ ያሉት የቀራው ሰው ሱጁድ ከወረደ መውረድ ያለብህ አሉ እና ምን ማለት ነው አንተ ኢማሙና ብለውታል የቀራው ሰው ካልወረደ አይወረድም ማለት ነው እሺ ኢዘሰማውን ሸቀትና ኢቅራ ላይ ሱጁድ እንግዲህ ሱጁድ ትላዋ እንዳለ እናያለን ማለት ነው ኢማሙ ሻፊዒ እነዚህ ላይ የለም ይላሉ ሰጀዳት المفصل ላይ የለም ይላሉ ይሄ ሐዲስ ይመልስባቸዋል ነው ኢማሙ ጦሃዊ ደግሞ እነዚህ ላይ ሱጁድ መውረድ እንዳለ በርካታ ሐዲሶች ዘግበዋልና መወረድ ያለበት ይላሉ ለማንኛውም ሱጁድ ተላዋ ዋጅብ ነው ሱና ነው ብንባል ሷሂሁ ቀውል ሱና ነው ዋጅብ አይደለም ዑመር ኢብኑ አንድ ጊዜ ሱጁድ ያደረጉ ቁርአን ቀርተው ደግሞ አንድ ጊዜ ቀርተው ሳይወርዱ ቀሩ ለምን እንደሆነ ወቁ ዋጅብ አለመሆኑን ላሳያችሁ ነው አሉ ሱጁድ ያደረኩት ዋጅብ አለመሆኑን ለነገራ ላስተምራችሁ ፈልጌ ነው አሉ ሱጁድ በምናደርግበት ጊዜ ግን ምንድነው የምንለው ቁርአን ቀርተን ሱጁድ ስንወርድ እንደማንኛውም ልንለው የሚገባው ምንድነው ሱብሃን ረቢየል አዕላ ሱብሃን ረቢየል አዕላ የሚለው እንጠቀማለን ለምን ነብዩ አለይሂ ሰላቱ ወሰለም اجعلوها في سجودكم ብለዋል ሰጅደት ትላዋም ሆነ ለሰጅደት ሹክርም ሆነ አድርጓት ያሉት በቃ እናደርጋታለን ማለት ነው ሱብሃን ረቢል ዓለም ተለው እስንት ቦታ ላይ ነው ለሚለው ሐነፊያዎች 14 ቦታ 14 ቦታ ላይ ሱጁድ ይወረዳል ነው የሚሉት ሷድን ጨምሮ ማለት ነው ግን ሱረቱል ሐጅ ላይ ሁለት ቦታ አለ አንዱ ላይ ሱጁድ አይወረድም ይላሉ ሐነፊያዎች ኢማሙ ሻፊዒ ደግሞ 11 ቦታ ላይ ሱጁድ ይወረዳል አሉ 11 ያደረጉበት ምክንያቱ የመጨረሻ ሙፈሰል ላይ ያለውን አይወረድም ብለው ስለሚያስቡ ነው እሳቸው ሐንበልያዎች ደግሞ 14 ቦታ ነው ይላሉ እንደ ሐነፊዮቹ ባይሆን ይለያያሉ ሐንበልያዎች ሱረቱ ሐጅቱም ይቀበላሉ ሷድን አይቀበሉም ማለት ነው ሐነፊያዎች ደግሞ ሷድን ይቀበላሉ ይጨምራሉ ሱረቱ ሐጅ ላይ አንዱን አይቀበሉም ዝሮ ዝሮ በቁጥር አልተጣሉም በቦታ የት ቦታ ላይ በሚለው ነው የሚለያዩት ሐነፊያና ሐንበልያ ማለት ነው እና ኢማሙ አልሐፊዝ ኢብኑ ሐጀር ሁሉም የሚስማሙባቸው አስር ቦታዎች ናቸው እነሱም በተከታታይ ናቸው አሉ ከአወሉ ቁርአን ጀምሮ እስከ በተከታታይ አስሩ ላይ ይስማማሉ ከዛ በታች ያለው ላይ ኺላፍ ያመጣሉ ማለት ነው ከሶር ጀምሮ ከሱረቱል ሐጅ አንዷ ላይና ከሷር ጀምሮ ነው ኺላፉ የሚመጣው ማለት ነው ያም አለይህም ማለ ሱና ነው ቁርአን ቀርቶ ሱጁድ የሚወረድባቸው ቁርአን ላይ ምልክትም ስላላቸው ምንም አያደነጋግሩም ማለት ነው እሺ ቀጥሉ وعن ابن عباس رضي الله عنهما قال صاد ليست من عزائم السجود وقد رسول الله صلى الله عليه وسلم يسجد فيها رواه البخاري طيب وعن ابن عباس رضي الله تعالى عنهما የሁለታቸውንም ስራ አላህ ይወደድላቸውና قال አሉ ሷድ ሷድ የሚለው ሱራ ليست من عزائم السجود ሷድ የሚለው ምዕራፍ ላይ ሱጁድ መውረድ ግዴታ ከሚሆንባቸው አይደሉም ከዋጅቡ አይደሉም ምርጫ ነው ማለታቸው ነው ግን ምርጫው ወቀድ رأيت رسول الله صلى الله عليه وسلم يسجد فيها ነብያችን ሱረቱ ሷድ ውስጥ ቀርተው ሱጁድ ሲወርዱ አይቻቸዋለሁ ለማየቱ ረዋሁ ቡኻሪ ቡኻሪ ዘግበውታል ነገር ግን ምን العزائم አይደለም እያሉ ነው አዛይም ማለት በጣም ሱናነቱ የተጠናና የተበረታ ከሆነው አይደለም ማለታቸው ነው ሆነም አልሆነም ነብያችን እስከወረዱ ድረስ እንወርዳለን ግን በአጠቃላይ ዋጅብ አይደለም ብለናል ሁሉም ላይ وفي قراءه صاد واعرابها ونطق بها اقوال كثيره ያው አቀራራ ብዙ አይነት አለን የሚለው ليست من من عزائم السجود ማለት عزائم جمع عزيمه የዓዚመት ስብስብ عزائم ለብዙ ሲሆን ነው وهي التي اكد على فعلها فسجده صاد ليست مما ورد في السجود فيها امر موجب ማለት ነው سجود አድርጉ ብሎ ተዛዝ የመጣበት አንቀጽ አይደለም وانما ورد بصيغه الاخبار ነው ሲያወራ ነው ስለ ነብዩላህ ዳውድ እያወራ ነው ሷር ላይ እንግዲህ የሚነግረን እንጂ ውረዱ አሁን ወስጁድ ወቀተሪብ ይሄ ተዛዝ ነው ሷር ላይ ግን ፈሰጀደ ነው የሚለው ሱጁድ አደረገ ማን ነብዩላህ ዳውድ አደረጉ ነው የሚለው فعلها شكر لله تعالى ለአላህ ሽክር ሲሉ ሱጁድ ወረዱ ዳውድ ነው የሚለው እና فسجدها ነብዩና صلى الله عليه وسلم ነብያችን ሱጁድ አድርገዋታል اقتداءም اقتداء بداود عليه السلام ሰላም ይስፈንባቸውና ዳውድን ለመከተል فبهداه مقتدي ተብለዋል ነብያቶችን ተከተል ተብለዋል ነብያችን በጥቅሉ ኢብራሂምን ለየት ባለ መልኩ ወተቢዕ ሚለተ ኢብራሂም ብሏቸዋል ሌሎች ነብያቶች በአጠቃላይ فبهداهم اقتدي ያው ልዩ መመሪያ አልመጣል ቦታ ላይ የቀደምት ነብያቶችን ተከተል ተብለዋል እና ዳውድ ወርደዋል የሚለውን ቁርአን አንብበው እሳቸው ወረዱ እኛም መቅተዳን ቢሂ ሰለላሁ ዐለይሂ ወሰለም እንወርዳታለን ነው አላየሃል ይሄ ሐዲስ የሚያመለክተው ወይም ከዚህ ሐዲስ የምንወስደው ቁም ነገር ቢኖር ሷድ የሚለው ላይ ሱጁድ መውረዱ እንደ ሌሎች በጣም የተጠና አይደለም ግን ይወረዳል ነው የምንወስደው طيب ቀጥሉ وعنه رضي الله عنه أن النبي صلى الله عليه وسلم سجد النجم رواه البخاري وعن ابن عباس رضي الله عنهما كعبد الله ابن عباس አሁንም ተዘገበ ማለት وعنه ማለት وعن عن ابن عباس ማለት ان النبي صلى الله عليه وسلم يا الله ملكتنيا سجد بالنجم والنجم የሚለውን ሱራ ቀርተው ሰጅደተ ዘወር ማን ሰጅደተ ተላዋ ወርደዋል ሰጅደተ ተላዋ አድርገዋል رواه البخاري ቡኻሪ ዘግቦታል ነው ያው ሰሂህ ነው ስለዚህ ሐዲስ የሚያመለክተው መሽሩዕየት ሱጁድ التلاوه للقارئ የቀራ ሰው ሱጁድ መውረድ ያለ መሆኑን ያሳያል እንደገና ሱረቱ ነጅም ላይ ማሁንም ሰጅዳዋ መውረድ ያለ መሆኑን ያሳያል ያው አንዳንድ መዝሃቦች እነ ሻፊያ ባይቀበሉትም ማለት ነው ቀራ ወነጅሚ ፈሰጀደ ወሰጀደ معه المسلمون والمشركون ይሄ እንደው ታሳውሱ ከሆነ ወነጅሚን ቀርተው ሱጁድ ሲወርዱ ኩፋሮች ሁሉ ድንገት እያዳመጡ ነበርና ሙስሊሙ ሲወርድ እነሱም እንዳን በጣም ሳባቸውና አብረው ወረዱ ይላል ስጁድ ያን ጊዜ ሁሉም ስጁድ ወረደ ሲባል አጠቃላይ ቁረሾች ሰለሙ በቃ እስልምናን ተቀበሉ ተባለና ተወራ ይሄ ወሬ ዙህ መካ ላይ አልቀረም እስከ ሀበሻ ደረሰ ዜናው ሀበሻ ሂጅራ ሄደው የነበሩ ሰሃቦች በቃ ሰልመዋል የሚባል ወሬ ሲመጣ ቁረሾች አልহামዱሊላህ እያሉ የሀበሻን ለቀ ወደ ሳውዲ ተመለሱ ማለት ነው ሲመጡ ነገር ተባብሰውም ብሶን ያገኙ አሁንም እንደገና የተወሰደ ተመለሰዱ ሁለት ጊዜ ሂጅራ ሀበሻ ተደረገ የሚባለው ያን ጊዜ መተው እንደገና የተመለሱበት አጋጣሚ ነበረ ስለዚህ ወነጅሚ ላይ ቁርአን ቀርቶ ወነጅሚን ቀርቶ ሱጁድ መውረዱ በጣም ግልጽ የሆነ ዜና ያለበት ተግባር ነው እንደውም ከሐዲሱ ከሁሉም አልፎ ማለት ነው وانه اهلك عاد الاولى وثمود فما ابقى وقوم نوح من قبل انهم كانوا هم اظلم واطغى والمؤتفكه اهوا فغشها ما غشا የሚለው ነበረ ይሄን ሲቀሩት በቃ ሁሉም ደነገጡና ጆሮአቸው መታው ጸጥ ብለው ያዳምጡ ነበረ ሱጁድ ወረዱ አንድ ሰው ሲቀር ይላሉ ከዛ ሁሉ ቁረይሽ አንድ ሰው ሲቀር እሱ ብቻ ሱጁድ ሳይቀር እንደውም ኩራት ያዘውና ይባላል አፈሯን ቁንጥር አድርጎ በእጁ ይዞ ቁጭ እንዳለ ፊቱን ብቻ ግንባሩን ብቻ አስነካ ይባላል ሱብሃንአላህ فإن أعرضوا فقل أنذرتكم صاعقة مثل صاعقة عاد وثمود ستفصلت ላይ እና ይሄን ሲቀሩ እንደውም አረባኩ በቃው በቃው በቃው አላቸው ነገር አለ በጣም ተሰማው ማለት ነው አላየሃል ወነጅሚ ላይ ቁርአን ሆነ ቀርቶ ሱጁድ መውረድ ያለ መሆኑን ነው በዋና ሊያመለክተን የፈለገው የሚቀጥለው ሐዲስ ደግሞ عن زيد بن ثابت رضي الله عنه قال لم يسجد فيها ቀራቱ ቀራሁኝ አለ ነብይ ሰለላሁ ዐለይሂ ወሰለም በነብያችን ላይ አንነጅ ማለት ሱረቱ ነጅሚን ቀራሁባቸውና ሰሙኝና ፈለም ይስጁድ فيها እሳቸው ስጁድ አልወረዱም ቀድም እሳቸው ቀርተው ስጁድ ወርደዋል የቀደመ የመጀመሪያው ሐዲስ ያሁኑ ደግሞ እኔ ቀርቼላቸው ነው የሚሉት ዘይድ ኢብኑ ሳቢት ስጁድ አልወረዱም ሐዲሱ متفق عليه ነው ቃሪ ሙስሊም እዚህ ጋር ምንድነው የሚያሳየን فيه دليل على ان القارئ اذا لم يسجد فانه لا يسجد المستمع ቅድም ያልኳቸው ነው የቀራው ሰውዬ ሱጁድ ካልወረደ አዳማጩ አይወርድም የሆነ ቢያችን አልወረዱም አሁን ማለት ነው በሌላ በኩል ደግሞ فيه دليل على ان سجود التلاوه مندوب وليس بواجب ቁርአን ቀርቶ ሱጁድ መውረድ ዋጅብ አይደለም ተወዳጅ እንጂ ተወዳጅ ባይሆን ማን ነው واجب ቢሆን ኑሮ ይወርዱ ነበር እሱም ያስወርዱታል ይወርዱ ነበር ማለት ነው ዘይድም ሳቢትን ቀርታ አይደል በሱ ይወርድ እሱ ሱጁ ሲወርድላቸው ደግሞ እሳቸው ቀጥለው ይወርዱ ነበር ሱና ስለሆነ ግን ተወዳጅ ስለሆነ ብዙም አላጠኑትም ማለት ነው ወይም ደግሞ ሱጁድ ያልወረደበት ምክንያት አለ ማለትም ይቻላል ምክንያት አጋጥሞ ሊሆን ይችላል ማለት ነው ይሄ ያው ዋጅብ ለሚሉ ሰዎች ትዛር የሚያቀርቡት ነው እንጂ ሱና ስለሆነ ችግር የለውም ነው ለና አቡ ሐኒፋ ግን ዑዝር ሰውታል ለዚህ على اي حال سوره الانشقاق سوره العلق سوره النجم ሶስቱም ላይ ያገኘን ማለት ነው ቀጥሉ وعن خالد بن معدان رضي الله عنه قال فضلت سورة الحج بسجدتين رواه, رواه أبو داود في المرافق ورواه أحمد والترمذي موصولا من حديث عقبة عقبة بن عامر وزاد فمن لم فمن لم يسجدهما فلا يقرأها سبحان الله النجاح فلطم عندنا تازنوا وعن خالد بن معدان رضي الله عنه قال فضلت سورة الحج بسجدتين رواه ابو داود في المراسل خالد بن معدان سرنا الله سبحانه وتعالى يولدلتنا ሱረቱል ሐጅ የምትለዋ ምዕራፍ ሁለት ሱጁድ ያለባት በመሆን ከሌሎቹ ብላጫ አግኝታለች ፈዲለት ማለት ትሩፋት አግኝታለች ወይም ደግሞ ትልቅ ደረጃ አግኝታለች ሱረቱል ሐጅ ሱረቱል ሐጅ በምን بسجدتين ውስጧ ሁለት ሱጁድ ይወረድባታል ማለት ነው አቡ ዳውድ ነው የዘገበው መራሲል የሚባል ሐዲሱ ሙርሰል ሙርሰል ሙርሰል የሆነውን መራሲል ወይ ዘገበው አለ ያው ሙርሰል ሐዲስ ከዱአይፍ ነው የሚቆጠረው በነገራችን ላይ ያው ተጠነካክሮ አንዱ አንዱን ደግፎ ወደ ሐሰን ያመጣል እንጂ ሐዲሱ ደካማ ነው ማለት ነው ዞሮ ዞሮ ሁለት ቦታ ሰጅድ የሚወረድ አለበት አሁን ትክክል ነው ሐዲሱ ግን ደረጃ ያነክል ነው ወረዋሁ አህመድ ኢማሙ አህመድ ዘግበውታል ወትርሚዚዩ ትርሚዚም መውሱላን ማለት ሙርሰሉን መውሱል አድርገው የተቀጠለ ማለት ነው ሙርሰል ማለት ታቢዒዩ ሱሐቢ ያላደለው ሰው ነብያችን አሉ ብሎ የሚዘግበው ሙርሰል ይባላል እዚህ ማከለ እንግዲህ ሱሐቢ ሊወርቅ ይችላል ወይ ታቢዒም ደግሞ አብሮ ሊወርቅ ይችላል በቀጥታ ከነብያችን ያልሰማው ሰውዬ ነብያችን አሉ ካለ ሐዲሱ ሙርሰል ነው የሚሆነው ትርሚዚና ኢማሙ አህመድ ግን መውሰል አድርገው ዘግበውታል ማለት መሐከል ላይ ሱሐቢዩን አንስተው ማለት ነው ምን ሐዲስ አሚር አድርገው ማለት ነው እና ወዛድ ጨምሯል ፈመን ለም የስጁድሁማ ሁለቱንም ስጁድ ያላደረጋቸው ሱረቱል ሐጅ ላይ ሁለት ቦታ ላይ ስጁድ ያለው ብለናል ሁለቱንም ስጁድ የማያደርግ ሰው ፈላ ይቅራህ ባይቀራት ይሻላል ሱራውን ከናካቴው ባይቀራት ይሻላል ብለዋል ነበር የሚለው وسنده ضعيف ይሄም ደካማ ነው ሰነዱ ማለት ነው ሐዲሱ ያው ደካማ ሆነ እንጂ ምን ያመለክት ነበር ሱረቱል ሐጅ ከሌሎቹ ሁሉ የተለየች ሁለት ሱጁድ የሚወረድባት ቦታ መኖሩን ያመለክታል ሐነፊያዎች አንዷ ብቻ ሁለቱን አንቀበልም ይላሉ በያለው መጀመሪያ ላይ እና የመጨረሻውን ነው የመጀመሪያውን ነው የሚቀበሉት የሚለው ላይ መሆንም ስንመጣ ሙዕተበሩ ስጅድ የሚወረድበት የመጨረሻው ነው የሚል ደግሞ አለ ነገር ግን ዛሂሩ ሐዲስ አሁን ሰሂህ ቢሆን ኑሮ አቡ ሐኒፋን ይመታቸው ነበር ማለት ነው ضعيف ሆነ እንጂ ሌላው أن وجه وجه النهي عن قراءتها لمن لم يسجدهما هو أن السجدة شرعت في حق التالي بتلاوته ቁርአን የቀራ ሰው በመቅራቱ ነው ሱጁድ መውረድ ያለበት ስለዚህ ሱጁድ መውረድ ከሌለበት አልወርድም ካለ አይቅራ እንጂ ከቀራ የወጅበታል ነገር ነው ያው ዋጅብናት በሚለው መዝሃብ ማለት ነው አለዛ ሱና ነው የቻለ ሰው ይውረድ ያልቻለ ሰው ቀርቶ ቢያልፍም ችግር የለውም ነው ምን ነው ቀጥሉ وعن عمر رضي الله عنه قال يا أيها الناس إنا نمر بسجود فمن سجد فقد أصاب ومن لم يسجد فلا إثم عليه رواه البخاري وفيه إن الله تعالى لم يخرج السجود إلا أن نشاء وهو في موطأ ايوه ይሄ ነው ሰሪው ሐዲስም ጭቅጭቁንም ቁርጥ የሚያደርገው ይሄ ነው ያ ዮሐንስ እናንተ ሰዎች ሆይ እና ነሙሩ ቢሱጁድ እኛ ሱጁድ በሚያስወርድባቸው ቦታዎች እናልፋለን ፈመን ሰጀደ ቁርአን ቀርቶ ሱጁድ የወረደ ሰው فقد اصاب ሱናውን አግኝቷል ومن لم يسجد سجود ያልወረደ ደግሞ ቁርአን ቀርቶ ስጁድ ያልወረደ فلا اثم عليه ወንጀል የለበትም ይሄን رواه البخاري ቡኻሪ ዘግበውታል አለ وفيه ذو حادث ላይ ذو حادث ላይ በሌላ ዘገባ ان الله تعالى الله እኮ ይላሉ ዑመር ናቸው لم يفرض السجود سجودን ግዴታ አላደረገም الا ان شاء بنፈልግ እንጂ እኛው ከፈለግን እንጂ ሱጁድ ቁርአን ቀርታቸው ሱጁድ ካወረዳቸው ብሎ አላህ አላስገደደንም ብለዋል የሚል ዘገባ አለ ይሄ ዘገባ ባይሆን ቡኻሪ ሳይሆን وهو في الموطأ موطأ የሚባል የኢማሙ ማሊክ ኪታብ ነው እዛ ውስጥ ነው የሚገኘው هذا الاثر من امير المؤمنين قاله في خطبه الجمعه የጁሙዓ ቀን ኹጥባ እየኸጠቡ ሱሐባው ሁሉ ባለበት መሐከል ነው የተናገሩት እና ሁሉ ሱሐባ እያለ አረ እንዴት ዋጅብ አይደለም ዋጅብ ነው እንጂ ያለ አንድም የለም አለመቃወማቸው ኢጅማዕ አንድነትን ያሳያል የዑመር ማባባል ሁጃ ይሆናል لا سيما الخليفه الراشد الذي هو اولى باتباع السنه ሱናን በመከተል ትልቅ ቦታ የሚሰጣቸው ኸሊፋ ተናግረውት በተለይ ለየት ያደርገዋል خذوا عني ነብዩ አለይሂ ሰላቱ ወሰለም ከኔ ሰማችሁት ነገር ሱና ያዙ እንዲሁም وخذوا من خلفاء خلفاء الراشدين ብለዋል ከኔ በኋላ ያሉ ቀና አመራር ያላቸውንም ሰዎች ተከተሉ ብለዋል አብዱ አሊ ኢብኑ ነዋጅዝ የሚለው ላይ ማለት ነው ስለዚህ ዑመር ዋጅብ አይደለም ቁርአን ቀርቶ ሱጁድ የወረደ ሰው ሰየው ካልወረደም ዋጅብ አይደለም አትጨናነቁ ማለታቸው በሷሃባው መካከል መናገራቸው ያው ሱና መሆኑን እንጂ ዋጅብ መሆኑን አያመለክትም ነው ተፈضلوا وعن ابن عمر رضي الله عنهما قال كان النبي صلى الله عليه وسلم يقرأ علينا القرآن فإذا مر بالسجدة كبر وسجد وسجدنا معه رواه أبو داود بسند فيه لين وعن ابن عمر كعبد الله بن عمر رضي الله عنهما يقول صلى الله عليه وسلم ምን አሉ كان النبي صلى الله عليه وسلم يقرأ علينا القرآن ነብዩ በእኛ ላይ ቁርአንን ይቀሩና ያነቡ ነበረ ይሰማናቸው ይቀሩልናል ማለት ነው فاذا مر بالسجده سجود በምታስወርድ ቦታ ወይም አንቀጽ ላይ ሲደርሱ ከበሩ አላሁ አክበር ብለው ወደ ስጁድ ይወርዳሉ ከዛ ስጁድ ወሰጀደ ስጁድ ያደርጋሉ እሷ ያው ሱብሃን ረቢል አላ ይላሉ ነው የምንለው ወሰጀድና ማአሁ እኛም አብረናቸው ሱጁድ ወርደናል ይላል አቡ ዳውድ ዘግቦታል ቢሰነዲን በዘገባ فيه በውስጡ በዘገባው ላይ ሊኑን ማለት ትንሽ ቀዝቀዝ ያለ ነው ያለ ሊን ማለት ደካማ ማለት ضعيف ነው ድክመት ضعفና ድክመት ያለው በሆነ ዘገባ ዘግበውታል ነው የሚለው ሐዲሱ ፍሬ ሐሳቡ ግን في الصحيحين ቡኻሪ ሙስሊም ያለን ዘገባው ነው እንጂ አሁን የጣለው معنى الحديث ሐዲሱ አሁን ضعيفም ቢሆን የተናገረው في الصحيحين ይገኛል ማዕናው ማለት ነው في الصحيحين የሚገኝ واصله في الصحيحين من حديث ابن عمر بلفظ اخر በሌላ አዘጋገብ በሌላ ቅንብር በሌላ ቃላት ቡኻሪ ሙስሊም የሚገኘው ፍሬ ሐሳቡና ቃላቱ ሰነዱ ضعيف ቢሆንም معنى الحديث ይሰራበታል ትክክል ነው ነው ማለት ያው ዘሰማውን ሸቀትን ቀርተው ሱጁድ ወርደዋል ለምሳሌ ሚል አለ የግልጽ ነገር ነው የቀደሙ ወነጅምን ቀርተው ሱጁድ ወርደዋል የሚለው في صحيحين ያለ ሐዲስ ነው ስለዚህ የዛን ማዕና ነው ይሄም እየተናገረ ያለው ሰነዱ ነው እንጂ ደካማ የሆነው ማለት ነው እና በጥቅሉ ይህ ሐዲስ የሚያመለክተው ቁርአን ቀርቶ ሱጁድ መውረድ ያለ መሆኑን ያዳመጠ ሰውም ከሚቀራው ሰውዬ ጋር ሱጁድ መውረድ ያለ መሆኑን የሚቀራው ሰውዬ ለሚያዳምጠው መሪና ኢማም መሆኑን እንደገና ቁርአን ከሰ ሱጁድ ሲኖር ዝም ብለን መውረድ ሳይሆን አላሁ አክበር ብለን መውረድ እንዳለብን ያሳያል ማለት ነው ባይሆን ተክቢራው ስንት ነው የሚደረገው ተክብረተን ዋሂዳ ነው የሚደረገው ሲወርድም አንድ ትበቃዋለች ይላል ያው ሶላት ውስጥ ከሆነ ሲነሳም ያው ግድ ያስፈልግ ነው ከሶላት ውጭ ከሆነ ያው አንድ ብቻ ሱጁድ ወርዶ ሱጁድ ወርዶ አለቀ በዛው ማለት ነው ደግሞ አላህ አክበር አይልም ነገር ግን ሶላት ውስጥ ከሆነ ሲነሳ የግድ ሰው ማወቅ ስላለበት ተክብር ያደርገ መነሻ ማለት ነው ሰይረት ላይ ምናልባት ሶላት ውስጥ ሳይሆን ውጭ ያለ ሰው ሰይት ያለው ካለ ተክብረተ ኢህራም የለውም ተክብረተ ኢህራም አይደረግለትም ዝም ብሎ ታች ነው አላህ አክበር ብሎ ሱናው ይሄ ነው ሰለፎች የሚያሳለፉት ይሄው ነው እንደውም ይላሉ ሳጅደተ ቲላዋ ሶላት ውስጥ ከሆነ ነው እንጂ ውዱእ ሸርጥ የሚደረገው ከሶላት ውጪ ከሆነ ያለ ውዱእ ቢሆን ይወረዳል ነው ለምን ሶላት አልተባለም ፈላዩሽ ተረጡ ለው ሽሩጡ ሶላቲ የሶላት መስፈርት ዋጅብ አይሆንም ንጽህና ውዶ ቢኖር ባይኖር ጣጣ የለም ማለት ነው ግን ሶላት ውስጥ ከሆነ ግድ ነው በውዶ መሆን አለበት ቂብላም ራሱ ሸርጥ አይደለም ብለዋል ቂብላም ቢሆን ያው ወደ ቂብላ ቢሆን ይመረጣል ነው እንጂ ከቂብላ ውጭ ገጠመኝ ሆኖና የሚያመቸው ወደ ሌላ ቦታ ሆኖ ቢያጋጥመው ወደ ተመቸው መውረድ ይችላል ለምን የአላህን ቃል አንብቦ ለአላህ ለመተናነስ ነው እንጂ የሚወርደው ሶላት ተብሎ ወደ ቂብላ ዙሮ የሚወረድበት ስላላደለ ማለት ነው لكن السجود بشروط الصلاه افضل ነገር ግን የሶላትን ሱጁድ አወራር ጠብቆና መስፈርቱን አሟልቶ ቢያደርገው ማርሽጠው ምን ይበሉ ነው ጥሩ ነው ነው እብነ ቀይም እዚህ ሐዲስ ላይ ሲወርዱ ሱጁድ አደረ ማን አላሁ አክበር አሉ ነው የሚለው እንጂ لم يذكر عن صلاه انه كان يكبر للرفي من هذا السجود ከዚህ ሱጁድ ሲነሱ ሱጁድ አድርገዋል የሚል አላየንም ከሶላት ውጭ ከሆነ ትክክል ነው ሶላት ውስጥ ከሆነ ግን ላዚም አለ ብያቸዋለሁ يلا وعن أبي بكرة رضي الله عنه أن النبي صلى الله عليه وسلم كان إذا جاءه أمر يسره خر ساجدا لله راه راه الخمسة إلا النسائي طيب حديث ابي بكره አቡ በክራህ የሚባል ሱሐቢ ነው አቡ በክር እንዳይመስላችሁ አቡ በክራህና አቡ በክር ይለያያሉ አቡ በክራህ የተባለበት በሆነ ጦርነት ላይ ካፊሮቹ መሽገው ምሽጋቸውን በሯን ዝቆልፈው ማንንም አይገባብንም ብለው በውስጥ ደፍጠው ማለት ነው ክፈቱ ቢሏቸው ወላ ቢሏቸው ቢያሉ ሱሐባው መግቢያ አጥር ታጥሮ ዙሪያውን መግቢያ የለም በሩን ሁሉ ይዘው ታምሽጉን እና የዛን ጊዜ የሆነ ዘዴ ፈጠሩ ይባላል የሆነ ገመድ ነገር ወረወሩና ወደ ውስጥ ከውስጥ የሆነ ሰው ያዘቸው ገመዱን ይባላል እሳቸው ገመዱን ይዘው ተንጠልጥለው ዘለው ገብተው ከፈቱት ምሽጉን በዚያ ምክንያት አቡበክር ኃይሏቸው እና ረዲየላሁ ዐንሁ ሰለላሁ ዐለይሂ ወሰለምና አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ካነ اذا جاءه امر يسره የሚያስደስታቸው ነገር ሲመጣ ነብዩ አለይሂ ሰላቱ ወሰለም خر ساجدا لله ለአላህ ስጁድ ያደረጉ ሲሆን ይዘገዘጉ ነበር ወደ መሬት خرሳጅልን ተምዘግዝገው ይወርዱ ነበር ማለት ነው ለምን ለአላህ ስጁድ ያደረጉ ነው በጥቅሉ የሚያስደስት ዜና ሰበር አስደሳች ዜና ሲሰሙ ስጁድ ይወርዳሉ ነው ተፈለገው ሐዲሱ አቡ ዳውድ ትርሚዚ ኢብኑ ማጀህ እነ በይሃቂ ያው ዘግበውታል ከነሳይ ውጭ ያሉት እያለን ነው ሌሎችም ሊገፋለው ሐዲሱ ይላል አላየሃል ሰጅደተ ሹክር የሚባለው ነው ደግሞ የሚያስደስ ሲያጋጥም የሚደረግ ሱጁድ ነው ሙስተሐበቱን እንደ ተጀዱድ ኒዕማ አዲስ ጸጋ ነገር ሲመጣ የሚደረግ ሱጁድ ነው ወይም ደግሞ የሆነ በላ መጥቶ ሲነሳ ኮሮና ተነሳ ቢባል አሁን አንድ ሱጁድም ሲያንሰን ነው ሰጅደተ ሽክር ትባላለች ኒቅማ ማለት ጎጂ ነገር ሲሆን ነው ኒዕማ ማለት ደግሞ ጥሩ ጸጋ ሲሆን ነው ለሁለቱም ለጥሩ ጸጋ ሲመጣ ለመጥፎ በላ ነገር ሲነሳ ሱጁድ ይወርዱ ነበረ ነው ሁክሙ የዚህ የሰጅደተ ሽክር ሁክሙ ያ ሁክሙ ሱጁድ ነው ቁርአን ቀርቶ ሱጁድ እንደሚወረደው ነው ስለዚህ ሶላት ውስጥ ከሆነ ያው ውዱእ ያስፈልገዋል ነው ከዛ ውጪ ከሆነ ውዱእ የማያስፈልገው የሶላት ሸርጥ ጣጣ አይመጣበትም ሰጅደ ሽኩርና ሰጅደ ተላዋ ላይ ማለት ነው እና ኢማሙ ሻፊዒ እንዲሁም ሐናቢላዎች የሆነ ደስታ ሲሰማው ሱጁድ መውረድ ይወደዳል ብለዋል እሺ እንትና እንደውም ለቀይ ምን ይላሉ لو لم تاتي النصوص بالسجود عند تجدد النعم لكان هو محض القياس ومقتضى عبوديه الرغبه ይላሉ በስታ ሰዓት ሱጁድ መውረድ ይኸው ሐዲስ መጣበት እንጂ ባይመጣ ኑሮ ጸጋ አዲስ ነገር ሲፈጠር ሱጁድ መውረድ ቂያስ በቂያስ የሚጸድቅ ነበር እስከ ማለት ተናግረዋል ነው ሐነፊያዎችና ማልክያዎች ሱጁድ ሸክር ሹክር የሚባል ነገር ተወዳጅነት የለውም የሚል አቋም ያላቸው ይላል አላይ ሐል ደስ ሲለን ሱጁድ መውረድ እንችላለን ነው ቀጥሉ وعن عبد الرحمن بن عوف رضي الله عنه قال سجد النبي صلى الله عليه وسلم فأطال السجود ثم رفع رأسه وقال إن جبريل أتاني فبشرني فسجدت لله شكرا رواه أحمد وصححه الحاكم طيب يقدموا ضعيف صحيح ነበር አሁን ደግሞ ጥሩ መጣልን አብዱራህማን ኢብኑ አውፍ ስራውን አላህ ይወደድለትና ነብዩ አለይሂ ሰላም ስጁድ ወረዱ እያለን ነው ሰጀደ ነብዩ ሳቸው ስጁድ ወረዱ ማለት ነው فاطال السجود ነው ስጁዱን በጣም አረዘሙት ثم رفع راسه ከዛ ራሳቸውን አነሱ ከስጁዱ በጣም ቆይተው ስለነበረ ለምን ቆየው የተባሉ ይመስል وقال ان جبريل اتاني ያሉ ጅብሪል መጣና ባጋጣሚ فبشرني بشيء በሆነ ነገር አበሰረኝ አበሰረ ደስ ይበልሃለኝ ያን ጊዜ ደስታው አፍነከነከኝና ፈሰጀቱ ሊላሂ ሹክራ ማለታቸው ነው ለአላህ ምስጋና ሲሆን ሱጁድ ወረርኩኝ ብለው መናገራቸውን አብዱራህማን ኢብኑ አውፍ ዘግቧል ስለዚህ استحباب سجود الشكر عند تجدد النعمه ጸጋ ነገር ሲመጣ ሲታደስ ሱጁድ መውረድ ያለ መሆኑን ነው ሱጁድ እንደውም ማርዘሙም ይወደዳል ለምን شكرا لله تعالى واعترافا بنعمه وثناء عليه وسؤاله المزيد من فضله وجوده ካለው ቸርነቱ ካለው ትሩፋት አላህ እንዲጨምርልን ያስየሰተን ነገር እንዲጨምርልን ሱጁድ ማርዘም አላህን ለማወደስም ላ ያ አላህን ጸጋም اعتراف ለማድረግ ይሄ ሁሉ ዋልክልኝ ውለታ ያንተ እኮ ነው አንተ እኮ ነው ዋልክልኝ ይያል ለመግለጽ የሚመች ዘንድ ማርዘሙ ይወደዳል ጅብሪል ያበሰራቸው ምንድን ነበረ ነው አሁን እዚህ ጋር አልተገለጸም በሆነ ነገር አበሰረን ያሉት እንጂ ምን እንደው አልተገለጸም እዚህ ጋር ግን በሌላ ዘገባ ተገልጿል ምን ይላል انه اخبره ان من صلى عليه صلاه واحده فان الله تعالى يصلي عليه بها 10 مرات አንተ ላይ አንድ ሰው اللهم صل وسلم على عبدك ورسولك محمد ብሎ ሶላት ያወረደ ሰው አላህ በሱ ላይ ደግሞ 10 ጊዜ 10 እጥፍ ሶላት ያወርድለታል የሚለውን ብስራት ሲነግረኝ በጣም ደስ አለኝ ለኔ ሶላት በማድረጋቸው ሳቢያ እንደዚህ 10 እጥፍ ድርብ የሚያገኙ ከሆነ ከዚህ በላይ ምን ልቅና ምን የሚያስደስት ነገር አለ በማለት ሱጁድ ወረዱ ይላል አንደኛው ደረጃቸውን ከፍ ያደርገው አይሳቸውን ማለት ነው ሁለተኛ ለሳቸው ሶላት የሚያወርደው ሰውዬ በሳቸው ምክንያት አጅሩ ከፍ እንዲል አድርጎታልና ይሄ ነው ብስራቱ ማለት ነው هذا الثواب العظيم لامتي حينما يصلون على نبيهم فان الله تعالى من فضله وكرمه يصلي 10 مرات على من صلى صلاه واحده على نبيه صلى الله عليه وسلم እንግዲህ በነብያችን ላይ ሶላት ማውረድ ትልቅ ቦታ አለው ትልቅ አጅር አለው ማለት ነው እንግዲህ በሳቸው ላይ ሶላት ለማውረድ ያው اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم የሚለው ዋና ተደርጎ ተወስዷል بصيغات متعدده ብዙ አይነት ዘገባዎች አሉ ያው በሁሉም ሰው በሆነ ሁሉ ማለት እንችላለን ከዛ ውጭ ግን ዋናውን ጥሎ ሌላ ነገር ፈልስፎ በሌላ ሰዋት ማውረዱ የሚደገፍ አይደለም ይላሉ በሀገራችን ተንብይ እየተቀራ የሚቀነቀን ነገር አለ እንደዛ መሆን የለበትም ከሆነስ ቡኻሪ ነው በየተቀራ ሶላት የሚባለው ሷሂህ ስለሆነ ሁሉ ነገር ነገር ስማቸውን አንስቶ ሶላት ማውረድ ነው አለቀ اللهم صل على محمد وعلى محمد ሶላት ማውረድ የመጣው የጸደቀው ይሄ ነው ማለት ነው አንድ ሐዲስ ቅሩና እንጨርሳለን ኢንሻአላህ وعن البراء بن عازب رضي الله عنهما أن النبي صلى الله عليه وسلم بعث عليا إلى اليمن فذكر الحديث قال فكتب علي بإسلامهم فلما قرأ رسول الله صلى الله عليه وسلم الكتاب خر ساجدا شكرا لله تعالى على ذلك رواه البيهقي وأصله في البخاري البراء ابن عازب كتب على صحابي تزجب أن النبي صلى الله عليه وسلم يا الله ملكتنيا بعث عليا علي لاكوت الى اليمن የመን ወደሚባለው ሀገር ለዳዕዋ አካባቢውን ለማሰልጠን ወደ እስላም ለመጥራት ለስብከት ላኩት ማለት ነው እና አልይም በታዘዙበት መሰረት ሄደው እዛ ቦታ ላይ በደንብ አስተምረው በደንብ ዳዕዋ አድርገው ሁሉም ሰለመላቸው ማሻአላህ ማለት ነው فذكر الحديث ማለት ያው ሐዲሱን በረጅሙ ዘገቡ ማለት ነው አልበራ ኢብኑ አዚብ እና እዛው ዘገባ ላይ ምን ይላሉ ወደ መጨረሻው ላይ ቃለ فكتب علي باسلامهم ያው አንድ ስራ ተሰጥቶት የራሰው የሰራውን ስራ ውጤቱን ደብዳቤ ይጽፋል እንዳሁኑ ስልክ የለም ደብዳቤ ነው የሚጻፈው ያው በሽረከ ያ ረሱላህ ነው ላበስሩህ ላበስሩህ የመን የሚባለው አጠቃላይ ሰልሟልና ደስ ይበለው የሚል ደብዳቤ ጻፈላቸው ማለት ነው فلما قرأ رسول الله صلى الله عليه وسلم يا الله መልእክተኛ እንዲያነበቡ ማለት ነው አልኪታበ ማለት ደብዳቤውን ከአሊ የተላከውን ሁሉም የየመን ሰው ሰልሞልሁ አስላቸው በጣም ተደሰቱ خر ساجدا ሱጁድ ያደረጉ ሲሆኑ ተምዘገዘጉ ወደ መሬት ሹክረ ሊላሂ عز وجل ለአላህ ሽክር ብለው ላሰጣቸውና ላጋጠማቸው ጸጋ የየመን ሰው ስላሰለመላቸው ማለት ነው እና በሐቂ ዘግበውታል واصله ማለት ومعناه ፍሬ ሐሳቡ እዚህ ሐዲስ ፊል ቡኻሪ ቡኻሪ ውስጥ ይገኛል ይሄ ቅርብሩ የበይሃቂ ነው እያለን ነው እንግዲህ ትልቁ የሰው ልጅ ከሚያስደስተው ሁሉ ትልቅ ደስታ ማለት ሰዎች አላህን ትተው የአላህን ፍጡር ያመልኩ የነበሩት ያንን ነገር ትተው ወደ አላህ ተመልሰው አላህን ሲገዙ ከዚህ በላይ ምን ያስደስታል ለአን يهدي الله بك رجلا واحدا خير لك من حمر النعم አንድ ሰው አንተ ዳዋ እስልምናን ቢቀበልልህ የግመል መንጋ ከማግኘት ይሻለሃል ብለዋል ነብዩ አለይሂ ሰላቱ ወሰለም አሁን አልይን በንዛም ያሉትም ይሄው ማን ሙአዝ መሰለኝ ዙሮ ዙሮ ሁሉም ነው መሰጠው ሙአዝም ወደዛው ተልኳል አብሮ አላየ ሐል ሰለመ መንሰው በአጠቃላይ ስላቸው ትልቅ ነገር ደስታ የተሰማቸውና ሰዎች من عباده العباد الى عباده رب العباد ሰውን ከማምለክ ፍጡርን ከማምለክ የፍጡሩን ፈጣሪ ወደ ማምለክ ሲዞሩላቸው ደስታው በጣም ተሰማቸውና ሱጁድ ወረዱ ነው ሌላው ነብዩ አለይሂ ሰላቱ ወሰላም ለሰዎች ቀናውን መንገድ መያዝ ምን ያክል ይጓጉና ይጠባበቁ እንደነበረ ሰውን ከኩፍር ጨለማ ከቢድዓ ጨለማ ከሽርክ ጨለማ ወደ ብርሃን ወደ ተውሂድ ለማምጣት የነበራቸው ደፋቀናና ልፋት ከፍተኛ ነበረ ማለት ነው እዚሁ ሐዲስ ላይ ሱጁድ ሹክር ያው ተቆሞ ወደ መሬት እንደሚወረድ ያሳያል ነው خر ማለት ከላይ ወደ ታች ነው ብያቸዋለሁ መምዘግዘግ ነው ከላይ ወደ ታች ስለዚህ خر ሲባል ወደ አይደለም ሱጁድ ያደረጉት ማለት ነው ቆም ተብሎ ነው የሚወረደው ማለት ነው የሚያሳየው يكون من قيام افضل من كونه من قعود ቁጭ ብሎ ዛሬ ሱጁድ ከመውረድ ተነስቶ ቆሞ መውረዱ የተሻለ ነው ለምን خرور የሚለው لا يكون الا من قيام ويحتمل ان البشاره جاءته وقع ምናልባት እንደቆሙ ደስታው ዜናው መጥቶላቸው ሊሆን ይችላል ያን ጊዜው ወረዱ አለጡል ማለት ነው ይላል አላየሃል ይሄ ሐዲስ በሐቂ የዘገቡት ሐዲስ ዋና ፍሬ ሐሳቡ ከቡኻሪ ውስጥ ያለ ስለሆነ የሚያስደስት ነገር ሲመጣ ሱጁድ መውረዱ መሽሩዕ ነው ሱና ነው ነው ሚለን هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله